لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ክቡራና ክቡራት ታልቶክ ተከታታዮች በሙሉ ሰላም አለይኩም ወራህመቱላሂ ወበረካቱ ከጀመርነው አለ ደር ብለናል ዛሬ 21ኛው ሐዲስ እንነሳለን بإذن ጀለ ወዐላ ጊዜው እስከ በቃን ድረስ እንሄዳለን ማለት ነው إن شاء الله من يقرأ المتن مشكور السلام عليكم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وعلى آله وصحبه أجمعين وبعد اللهم اغفر لنا ولأستاذنا ولوالدينا والحاضرين والسامعين آمين قال المصنف رحمه الله تعالى باب الآنية وعن أنس بن مالك رضي الله عنه أن قدح النبي صلى الله عليه وسلم انكسر فاتخذ مكان الشعب سلسلة من فضة أخرجه البخاري والسلام عليكم ورحمة الله وعليكم السلام ورحمة الله طيب እህታችን ጀዛከላሁ ኸይራ ዛሬ ሐዲሱ አነስ ብን ማሊክ ነው የምናየው የምንነሳው ማለት ነው ርዕሳችን ኪታቡል አኒያ ያው ራስ የውሃ ጉዳይ ከዕቃ ጋር ግንኙነት ስላለው በምን አይነት ዕቃ መጠቀም እንዳለብን መገለጹ ጧራ ሆኖ ዕቃዎች ጧራ ለሆነውና ጧራ ለሚያደርገው ውሃ ጋር ግንኙነት ስላላቸው ነው እንጂ ስንችል ወደፊት ይመጣ ይኖራል በቃ ዙሪያ ይመጣል እና ሐዲሱ አነስ ብን ማሊክ رضي الله عنه أن قدح النبي صلى الله عليه وسلم انكسر የነብያችን አለይሂ ሰላቱ ወሰላም ኩባያ ወይም ብርጭቆን በለው ተሰበረ ተሰበረ ቀዳህ ማለት የሚጠጡበት እንግዲህ በገጠሩ ፎሌ ይሉታል በከተማው ብርጭቆ ኩባያ የተለያየ ስም አለ አሁን ላይ ማለት ነው ዞሮ ዞሮ ውሃ የሚጠጣበት እቃ ነው ቀዳህን አቅዳህ طيب ሌላ ደግሞ ቂርህ የሚባል አለ ቂርህ ከተባለ ለጦር ነው የሚጠቀሙት ጠይብ ስለዚህ ይሄ መጠጫው ብርጭቆ ወይም ኩባያው ተሰበረ የማን የነብዩ አለይሂ ሰላቱ ወሰለም የነብያችን የመጠጫ እቃ ወይም ኩባያ ተሰበረና እንከሰረ ተሰበረ ማለት ነው ተተከለ ያዙ ወይም አደረጉ መካነ ሽቢ ስንጥቁ ላይ ማለት ነው ተሰነጠቀው ላይ መካነ ሰድዕ ማለት ነው ሻዕብ ማለት እዚህ ጋር ስንጥቅ ለማለት ነው በተሰነጠቀው ላይ የተበረገደው ላይ ሲልሲላተን ምን ፊዳ ከብር የሆነ ሰንሰለት ነገር ያሽቦ ሽቦ ማለት ነው እሱን አደረጉና ጠፍረው አከሙት ወክም ይባላል ገጠር እንዲያሉ ስራዎች የሚሰራ ሰው ወክም ይሉታል አከሙት ማለት ነው በምን በሽቦ ነገር ስለዚህ አንድ ዕቃ ሲሰበር በሽቦ ነገር መስፋት ወይም ደግሞ ማከም ይቻላል ያ ሽቦ ደግሞ ከብር ሊሆን ይችላል ማለት ነው ምን ፍበት የሚያለው ከብር የተሰራ ነው ሽቦ ማለት ነው ይሄ ሐዲሱ في صحيح البخاري ያለ اخرجه البخاري ያለው ነው ኢማሙ البخاري ዘግበውታል ቀደህ ማለት ዋንጫ ወይም ኩባያ ብለን የምንሄደው አሻብ የሚለው እናንተ የምታውቁት ሻብ ሌላ ሊሆን ይችላል ህዝቦች ሻዕብ ይባላሉ በአረበኛ ቋንቋ ሻዕብ የሚለው ብዙ ትርጉም አለው እዚህ ቦታ ላይ ግን ህዝቦች ለማለት አይደለም አሻብ بفتح الشين وسكن العين شعب ነምለው لفظ مشترك بين معان كثيره ለብዙ ትርጉም የሚሰጥ ቃላት ነው እዚህ ቦታ የተፈለገው ግን ሻዕብ በማለት ህዝቦች ማለት ሳይሆን ሷድዕ ነው ሸቅ ነው ቀዳዳ ወይም ደግሞ ስንጥቅ ወይም ደግሞ የተበረገደ ለማለት ነው እሱ ላይ የወደ ማዶና ወደ ማዶን ጠርዝና ጠርዝ አገናኝተው ከብር በተሰራ ሰንሰለት ወይም ሽቦ ጠግነውታል ሰፍተውታል እንደገና እቃ አድርገውታል طيب ስለዚህ ከዚህ ሐዲስ ምንድነው የምንረዳው ማዳማ ان الاصل في استعمال الذهب والفضه هو التحريم ብርና ወርቅ ዕቃ መጠቀም ከብርና ከወርቅ የተሰራ ዕቃ መጠቀም ለመጠጫም ሆነ ለመብለያ አይሆንም حرام ነው ሲባል ይሄ መሰረታዊ ጉዳይ ነው ነገር ግን እንደዚህ ተሰንጥቆ ብርጭቆ ለመጠገኛ ያክል ከሆነ ከብር የተጠቀሙት ይቻላል ማለት ነው እዚህ ጋር የሰፉበት ሽቦ ከፊዷ ሆኗልና حرام ነው ተብሎ አልተከለከለም ሌላ ቦታ ባሳለፍነው ሐዲስ በብርና በወርቅ ከብርና ከወርቅ በተሰራ ዕቃ እንዳትበሉ እንዳትጠጡ ተብለን ነበረ። እዚህ ደግሞ ጠግነውታል እያለን ነው። ሁለቱ የተቃረነ እንዳይመስላችሁ ያኛው ሙሉ በሙሉ አሱ መሰረታዊ መከልከል ነው። ለሽቦ ያክል ከሆነ ግን ችግር የለውም ለማለት ነው። ሌላው የተሰበረ ዕቃ በቀላል ነገር አስተካክሎ ባልተካበደ ነገር ለጢታ ወይም ረቂ ወይ ቀጫጭን በሆነ ነገር አስተካክሎ መጠቀም እንደሚቻል ነው አስፈላጊ ሆኖ ከተገኘ ካላስፈለገ ስንተን አዲስ እንገዛለን ማለት ነው ከሞላን ከሌለን ማለት ነው ሌላው الحاجه هنا ليس معناها انه لا يجد غيرها من الحديد والنحاس والصفر አሁን እዚህ ጋር መዳብ መዳብ መዳብ የሚባል የብረት አይነት ነው እንደዚህ ብረት አጥተው አይደለም ነገር ግን وانما معناها ان يتعلق باصلاحه غرض من غير اغراض الزنا ከጌጥነት ውጭ በሆነ ነገር ከብር በተሰራው ሽቦ ማሰሩ አስፈላጊ ሆኖ ስለተገኘ ነው ለጌጥነትም አይደለም ከነኞች ከብረቱ ከዛ የሻለ ሆኖ ስለተገኘ ነው طيب ሌላው እዚህ ጋር ብርና ወርቅ ክልክል ነው ስንል አሁንም يباح ሳይ ምን ሆይ ይዳሎ ማጀር ከአደቱን ነው ይላሉ እዚህ ጋር ለሴቶች ከብርና ከወርቅ ባህሉ የፈቀደ ያክል መጠቀም ይችላሉ። አምስት ግራም አስር ግራም እንደ ነገር የለም ማለት ነው። እስከ መቶ ግራም ማዝነብ ትችላላችሁ። ብቻ ያው ጆሮአችን ጠበቅ አጋሽ እንዳይሰ ከብሮትን እንዳይል ማለት ነው። አደቱ ነው የሚለው አደቱ የፈቀደውን ያክል በግራምና በኪሎ የሚመዘን ነገር ማለት ነው የሚመደብ ነገር አይደለም ወለው ከሱረ ነው የሚለው ቢበዛም ጣፍ ላይ የሚደረጉ ሸንትሮች ኻተሞች አሉ ቀለበቶች ማለት ነው እጆሮ ላይ የሚደረጉ አሉ አንገት ላይ የሚደረግ አለ እግር ላይ የሚደረግ አለ ስለዚህ የአካባቢ ባህል በፈቀደው መልኩ ማድረግ ይቻላል ሌላው መሳሪያ ምናምን ነገር አለ ክላሹ ምኑ ወይም ደግሞ ሰይፉ ነገር አለ እዛም ላይ ከብር ወይም ከወርቅ የሚያስፈልገው ነገር ካለ ሁሉንም መሰረው ማለት ሳይሆን ተወሰነ ቦታ ላይ የሚያስፈልገው ነገር ካለ ይቻላል ማለት ነው ለምን ይሄ ነሱ የሚያሳየው ይሄው ብርጭቆን ጠግረውታል በዛ እያለ ነው አሁንም አንዳንድ ቦታ ላይ ከብርና ከወርቅ የተሰራ ሽቦ ሊያስፈልግ ይችላል እዛች የሚፈልገው ቦታ ላይና አሁን ሸሪያው በመጣበት መልኩ መጠቀም እንደሚቻል ነው። ከዛ ውጭ ግን በጥቅሉ ብርና ወርቅን መጠቀም አይቻልም እንላለን። ለሴቶች ይሄ ሲባል ለወንዶች ሲሳ ለወንዶች ለትላልቆችም ሆነ ለህፃናቶችም ሆነ ብርና ወርቅን ማልበስ አይቻልም። ሰዓት ላላሽ አይቻልም ወይ ደግሞ ምንድነው መቆለፊያ ነገር ልናደርግላቸው ወይም ደግሞ የቤት መክፈቻ ቁልፍ ወዘተ ተመሳሰሉ ለወንዶች ልናደርግ አይቻልም እሱሩ ላይ ያው የተለያዩ መቆለፋዎች ይጠቀማሉ ወይም ደግሞ ካፖርት የሚለው መዘምዘሚያ የሚጠቀሙ ነገር አለ እዛ ሁሉ ላይ ብርና ወርቅን መጠቀም ያው የመጣበት ትክክለኛ ይቻላል የሚል የመጣበት ካልሆነ በቀር መጠቀም የለብንም ነው ይሄ ስንል እንግዲህ استعمال الفضه في الفنادق الراقيه ይላል እንግዲህ አምስት ኮከቦች ምናምን የሚባሉ ሆቴሎች አሉ እዛ ቦታ ላይ የተለያዩ እቃዎች ይቀርባሉ የተለያዩ መብላያ መጠጫ እቃዎች ይቀርባሉ መሸራተን ውስጥ ማለት ነው ሳህን ሊጠቅላሉ ምልአቃ ሊጠቀሙ ይችላሉ ሹካ ሊጠቀሙ ይችላሉ ከምን ከብር ከወርቅ የተሰራ ማለት ነው ስለተጠቀሙት ይበቃል ማለት አይደለም ሐራም ነው እንደውም ለቻለ ሰው መራንኩም ሙንከረን ፈሊቆጅሩ ቢዲህ ነው ያን ነገር ማስቆም የሚችል ያል ሞልቶኛል ሞልቶኛል ብሎ ብርና ወርቅን መጠቀሚያ ማድረግ እንደ ኢስላም አይፈቀድምና ማለት ነው طيب ቀጣይ بسم الله الرحمن الرحيم الحمد لله رب العالمين وبك نستعين على امر الدين والدين قال المصنف رحمه الله تعالى عن عن عن ابن عن انس بن مالك رضي الله عنه قال سئل رسول الله صلى الله عليه وسلم عن الخمر تتخذ خليلا قال لا أخرجه وقال الحادث حسن صحيح طيب جزاك الله خيرا حديث أنس بن مالك عن أنس روي عن أنس كان تزجب وإن روي عن أنس بن عن انس بن مالك የማሊክ ልጅ ከሆነው አነስ ተዘገበ رضي الله عنه سرون الله بهنا انس بن مالك የነብዩ አለይሂ ሰላቱ ወሰለም አገልጋይ ለአስር ዓመታት መዲና ላይ ሲያገለግል የነበረ ነው እሱም ይላል ቃል አለ ሱኢለ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተጠየቁ ጥያቄ ቀረበላቸው ማለት ነው ምን የሚል አኒል ኸምሪ ስለ አስካሪ መጠጥ አስካሪ መጠጥ የሆነ ይሰራና ከዛ በኋላ ተተኸዱ ኸለን የፈሰደ ተበላሸ አስካሪነቱ የከሸፈ ስለሚደረገው አስካሪ መጠጥ ተጠየቁ ያ ነገር ጧሃራ ነጃሳ ነው እንግዲህ ኸምር ነጅስ ነው ብለናል አስካሪ መጠጥ ቆሻሻ ነው ብለናል ቆሻሻ ከሆነ የሆነ ነገር ኬሚካል ሆነ የሆነ ነገር ጨምረውበት ጨው ምናምን የሆነ ነገር ይጨምሩበታል ሲጨምሩበት ያ አስካሪነቱ ይቀየራል የፈሰደ ይሆናል ማለት ነው ፈሰደ ስንል አስካሪነቱ የከሸፈ ማለት ነው ስለዚያ ተጠየቁ እንደዚህ ይሄ ነገር ሲሏቸው ፈቃለ ላ አይቻልም ማለት ላ ማለት አይቻልም حرف نفي نفس لا مثله ይሄ ነገር ላ ማለት ላ يجوز አይፈቀድም ወይም ደግሞ ከል ማድረጋቸው አስካሪውን ካስካሪነቱ መቀየራቸው ጧሃራ ሊያደርገው አይችልም በጭራሽ ሐዲሱን ኢማም ሙስሊም ዘግበውታል አخرجه ሙስሊሙን ሙስሊም ኢብኑ ሐጃጅ ዘግበውታል ማለት ነው ወትርሚዚዩ ኢማሙ ትርሚዚም ዘግበውታል ወቃል ኢማሙ ትርሚዚ ብለዋል ሐሰን ሰሁ هذا حديث ይሄ ሐዲስ ነው ሐሰኑን ጥሩ የሆነ ሰሂሁን በጣም ያማረ የሆነ ሐሰኑን ሰሂህ ያው ብዙ ትርጉም አለው እንደ ትርሚዚ አንድ ትርጉም ሐሰኑን አው ሰሂሁን ተብሏል ሐሰን ነው ወይም ሰሂህ ነው እንደማለት ነው ወይም ደግሞ ሐሰን ሰሂህ ያው ጥሩ ነው ጥሩነቱ መደጋገምን ተወስዷል ብዙ ብለዋል ዑለማዎች አላየሃል ጥሩነቱ በጥቅሉ ሐዲስ ተቀባይነት አለው ለማለት ነው طيب خمر ማለት ምን ማለት ነው خمر ማለት ጠላ ወይስ አረቂ ወይስ ሐሽሽ ምን ማለት ነው خمر ማለት خمر ማለት كل ما خامر العقل አእምሮን የቀየረ የለወጠ ለውጡ ደግሞ አእምሮን በማጥፋት ማለት ነው በገት ተጠውር እንዳይመስላችሁ አእምሮን የቀየረ ነገር خمر ይባላል የሴቶች ጸጉራቸውን የሚሸፍኑበት ልብስ ምን ይባላል? ሻርብ የምትሉት ወይም ሂጃብ የምትሉት እሱም ጸጉሩን ስለሚሸፍን ይሄ ስያሜ ይሰጠዋል። ለምን ሸፍኗልና ቃላቱ መሸፈን ማለት ነው። እነዚህ መጠጥ ላይ ስንመጣ ማስከረ ነው የምንለው ያሰከረ ነገር ነው የምንለው ከወይንም ይሁን ከዚያም ውጭ ይሁን አእምሮን ቀይሮ ያሰከረ ነገር ኸምር ይባላል ነው ኸምር የተባለበት لانها تخامر العقل አእምሮ ተሸፍናል فتغطيه طيب خمر خمور ለአንዱ خمر ስንል ለብዙ ጠላዎች ወይ ለብዙ አስካሪ መጠጦች ኹሙር እንለዋለን ማለት ነው ስለዚህ ጥያቄው የቀረበው ምንድነው ስለ ኸምር ያ ኸምር ደግሞ ተተኸው የምትደረግ ወይም የምትያዝ ከለም አስካሪነቱ የተለወጠ ተደርጎ ስለሚያዘው ኸል ማለት ወደ ሆምጣጣነት የሚቀየር ማለት ነው ማ ሐሙዶ ሚን አሲር العنب وغيره ሆምጣጣ ነገር ያደርጉታል እናሱ ነገር ይቻላል ሲሏቸው አይቻልም ብለው ከልክለዋል ኸምር ራሱ በራሱ ሁኔታ ወደ ኸምር ወደ ኸልነ ከተቀየረ ችግር የለውም ሐላል ይሆናል ሰው ግን ሆን ብለው ዘዴ ፈጥረው አስካሪው መጠጥ ዘዴ ፈጥረው ከአስካሪነት ለማስቀረት የሞከሩት ከሆነ አይቻልም ነው አይቻልም ለምን اذا تخللت بنفسها بدون تخليل ማንም ሰው ሳይገባበት በራሱ ከከሸፈ يعني ቀለበት من كونها خمرا ከኸምር ኢላ አንሳር الخلل فانها تباح ትፈቀዳለች ያችን ነገር ማለት ነው لان غليانها المطرب قد የሚያስጨፍረው አእምሮን የሚያጠፋው የሚያሰክረው ነገር ተወግዷል በራሱ ከዛ በኋላ ምን ሆነ فصارت مباحة የተፈቀደች ሆነች እዚህ ጋር አንድ ቃይዳ አለ በእስላም الحكم يدور مع علته وجودا وعدما አንድ ነገር ለመጠቀም ክልክል የሚያደርገው ማስከር ከሆነ ማስከርነቱ እስካለ እስከቀጠለ ድረስ حرام ነው። አስካርነቱ እስከተቀየረና ጥሩ እስከሆነ ድረስ ደግሞ ይበቃል ማለት ነው። ትናንትና አስካሪ ስለነበረ ክልክል ያመጣጥ እንበለው። ዛሬ ግን ከል ወደ ከል ተቀየረና የማያሰክር መሆኑ የተረጋገጠ ማለት ነው። ያ ያሰክር የነበረው ማዕድ ማዕድ ነገር ጠፋ። ያን ጊዜ ሙባህ ይሆናል ነው ለምን ከተባለ ሁክሙ የዱሩ ማዕለቲሂ ወጁብ አደመን አንድ ነገር ለመፈቀድም ሆነ ላለመፈቀድ ምክንያት የሆነው አብሮ ይንቀሳቀሳል ያ ነገር እስካለ ድረስ ከልካይ ከሆነ ከልካይ ይሆናል ፈቃጅ ከሆነ ይፈቀዳል ማለት ነው እንግዲህ ሰዎች ዘዴ ይጠቀማሉ ብዙን ጊዜ ይሄ ነገር አይቻልም ስላቸው ዳር ዳር የሚሄዱ ሰዎች አሉ ለምሳሌ ለማ ሐሩመት الخمر خمر የሚባለው ነገር አስካሪ ክልክል ነው ሲባል አቡ ጦልሃ የተባለው ሱሐቢ ነብያችን አለይሂ ሰላቱ ወሰለም ጠየቃቸው ምን ብሎ እኛ ጋር የሆነ አስካሪ መጠጥ አለ የአይታሞች ነው አባት የሌላቸው ልጆች የነሱ ነው ያ ነገር እና የነሱ ንብረት ከማክሸፍና ከማውደም ከመድፋት ያውዱ ተብሎ ለሐራም ነገር ምናልባት የሆነ ነገር ጨምረንበት ወደ ኸል ብንቀይረውና ቢጠቀሙት ምን ይመስላል አላቸው فامرهم النبي صلى الله عليه وسلم بأقاتها ወላ የቲም ወላ ከል የሚባል የለም የሴቶች ነው የቲሞች ነው የሚባል ነገር የለም ክልክል ነው ተባል ወአጧና ሰምተናል ተቀብለናል ነው እንጂ ዘዴ መፍጠር የለብንም ነው የሁዶች በዚህ በዚህ ቀን እንዳታድኑ አደን እንዳታድኑ ሲባሉ የተለያዩ ዘዴዎችን ተጠቀሙ። ያንን ቀን ለመጠቀም ማለት ነው እንዳይከስሩ አላህ የአላህን ትእዛዝ ላለመተግበር ማለት ነው። አሁን ሙስሊሞቹ ይሄን ጋር አይበቃም ሲባል ሌላ ዘዴ መፍጠር የለባቸውም። አሁን በሀገራችን አንዳንድ ጥያቄ ይነሳል። የበከተ ነገር አይቻልም ስንላቸው ለካፊሮቹ ብንሸጥላቸውና ሳንቲም ደግሞ ግብር ብንከፍለው ይላሉ አንዳንዶቹ። አንዳንዶቹ ደግሞ ጥይት ብንገዛበት ይላሉ። እንደዚህ ያለ ዘዴ ማለት ነው አይቻልም ነው መብላት የተከለከለ መሸጥም አይፈቀድም። ጠይብ ስለዚህ አንድ ነገር ከኢለቱ ጋር ነው የሚሄደው። በተዛዋሪ ከበላ ነው ዋጋ ያለው በተዛዋሪ ከበላ ነው ዋጋ የለውም። የሁዶች ስብ ነገር እንዳትጠቀሙ እንዳትበሉ ሲባሉ ምን አደረጉ? አቀለጡና ለጧፍ ተጠቀሙት። ያሁን ለዛሬ ኮረንቲ ማለት ነው፣ መብራት ማለት ነው፣ በተዛዋር ተጠቀሙት ማለት ነው። እንዲህ ያለ ነገር አይቻልም። አሁን ማስካል መጠጥ حرام ነው حرام ነው፣ ዲፋ ነው ዲፋ ነው። የሆነ ዘዴ መጠቀም አይቻልም ነው። እዚህ ጋር አላህ ረጅሱን ምን አመል ሸይጣን ነው ስለ አስካሪ መጠጥ የገለጸ ኸምርን ማለት ነው። ረጅሱን ቆሻሻ ነው፣ ምን አመል ሸይጣን ከሰይጣን ተግባር ነው ይላል። ታዲያ እንግዲህ ረጅስ ቦታል ቆሻሻ ማለት ቆሻሻ ከተባለ ነጃሰን የሚያሳየው እንደገና ኢጅማ አለበት በዚህ ላይ በደጅ ትኳ የሚለው ቃል ያው ሁኔታው መጠቀሙ ሐራ ቆሻሻን ለማለፍ እንጂ አይነጅ ስምኳ የሚል ሰዎች እንዳይመጡ ኢጅማ አላ ይሃ ለመነጀሱ ኢጅማ አለበት ከዚህ ኢጅማ የሚወጣ እንደውም ያለ ኢብኑ ሩሽድ አልኺላፉ ሻዝ ኸምር ነጃሳ ነው ከሚለው ፍሬ ሐሳብ የወጣ ሐሳብ ሻዝ ይባላል ሻዝ ተነጥሎ ይሄድ ብቻ የወጣ ማለት ኢማሙ ሰናኒ ስቡር ሰላም ላይ የሚሉት ነገር አላቸው الحق ان الاصل في الاعيان الطهاره ማንኛውም ነገር ላይ መሰረታዊ ህጉ ንጹህ መሆን ነው አሉ وان التحريم حرامነት ይሄ ነገር እንዳትጠቀሙት እንዳትበሉት حرام ነው ማለት لا يلزم النجاسه ነጃሳ ነው ማለት ነው አያስይዝም አንድ ነገር حرام ነው አትብሉ ማለት ነጃሳ ነው ማለት ነው አያሲዝም ለምሳሌ አሉ فإن الحشيش ሐሺሽ ታውቃላችሁ እንግዲህ ብንሰግድበት አንጥፈን ችግር አለው በላው ላይ ብንሰግድበት የሀገራችን ጠላ የሚሰሩት ምኑን ነው ግራዋ ነው አይደል የግራዋ ቅጣት እሱ እሱን ጎዝጉዘን ብንሰግድበት ችግር አለው حرام ነው ማለት ግን ነጃሳ ነው አይደለም ስለዚህ ሐሺሽ በሸሪዓችን ተከለከለ አደንዛዥ ነገር በላው ላይ ብንሰግድበት ጧሂርም ጧሃራ ነው አሉ ስለዚህ ምን አሉ وكل المخدرات አደንዛዥ ሁሉ والسموم القاتلات ገዳይ የሆነው መርዛማ ነገር ሁሉ لا دليل على نجاستها መርዛሁን ነጃሳ ነው አንልም ግን ገዳይ ነው ሐሺሽ አደንዛዥ ነው ገዳይ ነው ግን ቢነካህ ይነጅሳል ለማለት የሚያስችል ነገር የለም ስለዚህ ሐራም የሆኑን ነገር ነጃሳ ናቸው ለማለት መረጃ ያስፈልጋል ነው ቅድም ኸምሩ ላይ ሪጅስ የሚሆን ቋንቋ ሌላም የተረጉሙ ተሞከሩ ስላሉ ኢጅማዕ ስላለበት ነው ኢጅማዕ አንዱ መረጃችን ስለሆነ ነው ስለዚህ ነጃሳነት ወአመ ነጃሳ አሁን እኛል ይሄ ሐራም ነው ማለት ነጃሳ ማለት አያሲዝም ብለናል አይደለ طيب ነጃሳ ነው ከተባለ የነገር ነጃሳ ነው ከተባለ ይበቃል መጠቀሙ። ነጃሳ ነው ከተባለ ግን ሐራምነቱን ምን ጊዜም ማለት ሐራም ነው ይሄ ነጃሳ ነው። ሽንት ነጃሳ ነው ከተባለ መጠጣት አይፈቀድም። ሰገራ ነጃሳ ነው ከተባለ ቢነካም ነጃሳ ከሆነ መጠቀሙም አይቻልም ነው። ስለዚህ ምን እንላለን? ቃይዳ ኩልያ መሰረታዊ የሆነ ህግ ነው ተኩሉ ነጅስን ነጃሳ የተባለው ሁሉ ሙሐረሙን ሐራም ነው በሩ ነጃሳ ሁሉ ሐራም ነው መብላቱም መጠጣቱም መልበሱም ወላ አክሰ ተቃራኒ ግን አይቻልም ማለት ማለት ነው ሐራሙ ሁሉ ነጃሳ ነው አንልም ሐራሙ ሁሉ ነጃሳ ነው አንልም ነጃሳው ሁሉ ግን ሐራም ነው ايه قاعدة كلية نو لأن الحكم في النجاسة نجاسة ነው ብሎ ፍርድ اندات እንዳትነኩት እንዳይነካችሁ በምንም ሁኔታ ማለት ነው ስለዚህ فالحكم بنجاسة العين هي ነገር ዛቱ ነጃሳ ነው ከተባለ حكم بتحريمها حرامነቱን بيان እየሰጠን ነው بخلاف الحكم بالتحريم حرام نو ማለት ግን ነጃሳ ነው ማለትን አያስይዝም ለምሳሌ ብርና ወርቅን መጠቀም حرام ነው ብለናል አይደለ ግን ብንጠቀመው ነጃሳ ነው ነጃሳ አይደለም መጃሳ አይደለም ብርና ወርቅ ግን መጠቀም አይቻልም ይታየ ይሄን ታወቅን እንግዲህ تحريم الخمر የኸምር حرامነቱ دلت عليه النصوص መረጃ መጥቶበታል በለታለህ አንሱሱ ነገር ግን ላልዘሙ ምንሁ ነጃሰቷ ነጃሳቱ ማለትም አያስይዝም ነበረ በላ ቡደ ምን እንደላከ ነጃሳቱ ልንል ከፈለግን ሌላ መረጃ ያስፈልጋል ሌላ መረጃ ያስፈልጋል ስለዚህ አሁን ጅሙሮች ቢሆን ነጃሳ ያሉት ኢጅማን ወስደው ነው ማለት ነው እሺ ስለዚህ አሁን እዚህ ጋር መረጃችን ምንድነው እብኑ ሩሽድ ኢጅማ አለበት ብሏል ነጃሳ በመሆኑ ኢጅማ አለበት ምንም ማያጠራጥር ብሏል خلاص እሱ መረጃ ሆነናል ነው አሁንም አስካሪው መጠጥ የሆነ ገጨምረውበት ወደ ኸል ቀየረስ ነጃሳ ሊሆን ነው ወይስ ጧሃራ ሊሆን ነው የሚለው ደግሞ አሁን ሰፋ ያለ ኺላፍ ያለ ነገር አለ ለአንድ ኸምር ነገር ወደ ኸል ከተቀየረ አቡ ሐኒፋና የላይ ገጽታውን ይዘው ሐዲሱን የሚጓዙ ሰዎች አሉ አህለ ዛሂሪይን የሚሏቸው እነ እብኑ ሐዝም እነ ዳውድ ዛሂሪ የሚሏቸው ሐዲሱ ዛሂሩ የሰጠው ብቻ ይዘው የሚሄዱ ማለት ነው እነሱ ምን አሉ ርጅሱን ተብሏል خلاص ነጃሳው የሚሉት ዛሂሩ የሚሰጠው እሱን ነው ኢላን ነጃሳ ተጧሃሩ بالاستحاله ከተቀየረ ግን አስካሪነቱ ከተቀየረ ኸምርነቱ ከተቀየረ ዛሂሩ የሚያሳየው ይበቃል ነው አሉ አቡ ሐኒፋን ጨምሮ ኢማሙ ማሊክና ኢማሙ አህመድም በአንድ ዘገባ ይህን ይደግፋሉ ሸይኹል እስላም ኢብኑ ተይሚያም ይህን ይደግፋሉ ጀምሁሩ ዑለማ ግን አብዛኛው ዑለማዎች አስካሪ መጠጥ ወደ ኸልነት አስካሪነቱ ወደ ማጣቱ ቢቀየርም አይተሐራም ይላል ኢማሙ ማሊክ ኢማሙ ሻፊ ኢማሙ አህመድ ማለት ነው መረጃቸው ነብዩ አለይሂ ሰላቱ ወሰለም ልቅ የሆነችን ከብት ቆሻሻ ሁሉ የምትበላውን ከብት አርዶ መብላት አይቻልም ወተቷ መጠጣትም አይቻልም ለምን ቢባል የምትበላው ነጃሳ ነገር ስለሆነ ያ የበላች ነገር ስለሆነ የሚወጣው ወተቱ አይበቃም የሚል አለና እሱን መረጃችን አሉ። ሼኹል ሳምሰንያ ግን ላ አስዋው አንዳይ ተጧህር ጧሃራ መሆን ነው የሚያሳየው። አንድ ነጃሳ ሶስት ምልክት አለው። አንድ ጣሙ፣ አንድ ከለሩ፣ አንድ ሽታው። ያ ነገር ከተቀየረ የነጃሳነቱ ምልክት ከለሩ፣ ጠረኑ፣ ጣሙ ከተቀየረ አሁን አስካሪ መጠጥ አስካሪ መጠጥ ሲቀር እነዚህ ባህሮች ይቀየራሉ ማለት ነው ያን ጊዜ ወደ ሙባህነት ይመጣል لان الله تعالى اباح الطيبات وحرم الخبائث ቆሻሻን የከለከለን ይሄ ደግሞ ከለራቸውን መልካቸውን ተከትሎ ይሄዳል አብሮ አሉ ተቀይሮ በነበረበት ባህር ላይ ከሆነ ያለው አሁንም እንዳልተቀየረ መስለዋለን ነገር ግን ወደ ኸድነት ሲመጣ ያ ከለሩ መልኩ ማነው ጠረኑ ምናምን ከተቀየረ ተለውጧል ማለት ነው ወደ ጠይባት ገብቷል ይላሉ ትክክለኛውም ወደ ኸልነት ከተቀየረ ወደ ጧሃራነት ይመጣል የሚለው ነው ደግፈው የሚሄዱት ነው طيب كاتبه السلام عليكم ورحمة الله وبركاته وعنه قال لما كان يوم خيبر أمر رسول الله صلى الله عليه وسلم أبا طلحة فنادى إن الله ورسوله ينهيناك ورسوله ينهيانكم ينهيانكم عن لحوم الحور الأهلية فإنها رجس متفق عليه طيب جزاك الله خيرا وعنه ما ያላንቺ كتاب የኛ ደግሞ وعن انس بن مالك ያለው ሁለቱም ያስከዳል وعنه በሚር ወይም በተወላጠ ስም መለሰው ማለት ነው ከሱ ተዘገበ አለ ከኋላ የጠቀስነው ያው አነስ ስለሆነ ወደ አነስ የምንመልሰው ማለት ነው رضي الله عنه انه قال ارسو على من على لما كان يوم خيبر የኸይበር ዘመቻ በሆነበት ቀን ወይም በሆነ ቀን አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አዘዙ ማንን አባ ጦልሃተ የጦልሃን አባት አቡ ጦልሃ በመባል የሚታወቀውን አዘዙት ምን አዘዙት ሂድና መልእክት መግለጫ ስጣሉት ምን የሚል መግለጫ ፈናዳ አቡ ጦልሐ ተዛዙን ተቀብሎ ወደ ህዝቦች ሄደና ጥሪ አደረገ ምን ብሎ ኢነላህ አላህ ወረሱለሁ እዚህ ጋር ወረሱሉሁ እንዳትሉ ኢነ ከመጣች ኢነ የምትለው አላህ ሀ አስብላታለች አላሁ የነበረውን አላህ ኢነላህ ስለዚህ ወረሱለሁ ማለትም ወአነ ረሱለሁ እንደማለት ነው ወረሱለሁ መልእክተኛውም አላህም መልእክተኛውም የንሃያኒኩም ይከለክሏችኋል ሁለታቸውም ይከለክሏችኋል ተከልካዮች ህዝቦች ናቸው ከልካይ አላህ ከዚያም ረሱል አለይሂ ሰላቱ ወሰለም ምንድነው የሚከለክሏቸው አልሁም الحمور الاهليه ለማዳ የለማዳ አህዮች ስጋን ከመብላት አላህ እንዲሁም ነብዩ አለይሂ ሰላቱ ወሰለም ከልክለዋችኋል ብለህ መግለጫ ስጥ በማለት መልእክት አስተላለፈ ለዚሁም እንደ ምክንያት ያቀረበው فإنها رجس እቺ ለማዳህያ ስጋዋ ክልክል የሆነበት ምክንያቱ ርጅሱን ቆሻሻ ነች የአህያ ስጋ ቆሻሻ እንግዲህ ቻይኖች ያው በሀገራችን ያመጡብን ነው አላህ ይጠብቅ فإنها رجس ቆሻሻ ነች ሐዲሱ ሙተፈቁን عليه ቡኻሪና ሙስሊም የተስማሙበት ሰሂህ ሐዲስ ነው ማለት ነው እዚህ ጋር ሐዲሱ የዘገበው አነስ ነው የነብያችን አለይሂ ሰላቱ ወሰላም መልእክት ወደ ህዝቡ ያስተላለፈው አቡ ጦልሃ ነው ስለዚህ ዙሮ ዙሮ ሐዲስ የሚባለው ምንድነው ነብያችን ያዘዙት ነገር ነው ያወሩልን ለኛ ማለት ነው ኸይበር የሚለው በመዲና በስከ ሰሜን በኩል የምትገኝ ሀገር ነች መዲና ሙነወራ ለመዲና 160 ኪሎ ሜትር ትርቃለች ከተማዋ እዛች ቦታ ላይ የሁዶች ይኖሩ ነበር በፊት ነብዩ አለይሂ ሰላቱ ወሰለም በሰባተኛው ዓመተ ሂጅራ ላይ ጦርነት ተካሂዶ ለቁጥራቸው አድርገዋታል ማለት ነው ታየ ሰባተኛው እና አቡ ሁረይራ የደረሱት የዛን ጊዜ ነው እና አቡ ሙሳ አሻሪ ወደ ወደ ሂጅራ እናደርጋለን ሲሄዱ ባህሩ ወደ ሀበሻ ጥሏቸው ከዛ በኋላ ደግሞ ወደ መዲና የመጡት ማለት ነው በዛት ነው ወልአን አሁን ላይ ከይበር የሚለው ትልቅ አገር ነው ትልቅ ከተማ ሆኖ ይገኛል በሳውዲ አረቢያ ውስጥ ማለት ነው ማንኛውም የመንግስት ፍቅር ውስጥ ይገኝበታል ማለት ነው እዛ ላይ ተካሪ ጦርነት እንደነበረ ነው ታሪክ የሚነግረን طيب ያው ጦርነቱ በአልይ መሪነት እንደነበረ ግልጽ ነው አልይ አይናቸውን ታሞ በነበሩበት ሰዓት አልይን ፈልጉ ተብሎ አልይ መተው አይናቸው ላይ ተፈተፈ ብለው የታመሙ አይናቸው እንዳልታመመ ሆኖ በል ባንዲራውን ያዝና ምራ ተብለው አልይ ሄደው ያካሪ ጦርነት በጣም ከባድ ጦርነት ነበር አላየሃል ተከፍቶ ተቆጣጥረውት በስራቸው አድርገውታል ማለት ነው እና የዛን ጊዜ እንግዲህ ያው መግለጫው እንደተሰጠ ነው የሚያሳየው የተፈቀደበትም አጋጣሚ ነበረ ተከልክለዋልም እያለ ነው ይሄን ሀያኒኩም ነው ሁለቱም ይከለክሏችኋል እያለ ነው ምንም የለማዳ አህያ ስጋ ለማዳ ይሄው የሚጫነው አህያ ማለት ነው ሑሙር የሚለው بدمتين ሒማር ነው። ሒማር لاندو አህያ ነው ሁሙር አህዮች ማለት ነው ያው ቤት ለቤት የሚውሉ እንስሳዎች እንደሆኑ ያው ግልጽ አህያ ይችላል አስተምራቸው የሚጫን የሚጋለብ ነው ሴቷ ሂማራህ ትባላለች ሂማራህ አታንም ይላቸዋል አንዳንድ ጊዜ አታን አታን ማለት ሴት አህያ ማለት ነው አልአህልያህ የሚለው ደግሞ ለሴቷ ሲሆን አልአህልያ ነው የሚባለው ለወንድ ሲሆን ምን ይባላል አልአህልይ ነው የሚባለው አልአህልያ ከሆነ ለሴቷ ነው አን الحمور الاهليه ሲሉ ሑሙር ማለት አህዮች ማለት ብዛት ካላቸው ብዙ ነገር እንደ ሴት ነው የሚጠራው ቋንቋ ደረጃ ማለት ነው طيب እሺ እና የለማዳ አህዮች ስጋ የተከለከለ መሆኑን መግለጫ ስጥ ብለውት መናገሩን ነው ምክንያቱ فإنها رجس ነው የምንይዘው ሬጅሱን ቢከስርራ ወሱኩን ጂም ሬጅስ ለአንዱ ቆሻሻ ሲሆን አርጃስ ከተባለ ለብዛት ሬጅስ ለአንዱ ነገር ይሄ ነገር ሬጅስ ነው ማለት እነዚህ ነገሮች ካለ ደግሞ አርጃስ ነው ማለት በአረበኛ አብማና ቀደሩን محرم የተከለከለ ቆሻሻ ነው ማለት ነው አብዛኝ ሬጅስ የሚለውን ቃላት የሚጠቀመው አረበኛ ፊል ሙስተቅበል ጦባ ነው ይላል እንደ በተፈጥሮ ለሚጠሉት ነገር የሚጠቀመው ይላል እሺ ይሄ ሐዲስ ዋናው መልእክቱ ምንድነው ካልን ቦታ ላይ ለማዳ አህያ ነጃሳ ስለመሆኑ ስጋውም ደሙም ሽንቱም ፋንድያውም ፋንድያ ተገላጁ ሰገራው ማለት ነው የአህያ ፋንድያ የሚባለው የከብቶቹ ምን ይባላል በታ የሚባለው የሰዎቹ ደግሞ ስም አለው የውሾቹም አለው የበጎች የፍየሎች ሁሉም ይለያያል እንደ ቋንቋ ማለት ነው ዙሮ ዙሮ ግን ሰገራ ከተባለ ተቃለላ እና ሁሉም ነገር ነጃሳ ነው አህያ እያለን ነው እሺ ላባቸውሳ አህዮች አልቧቸው ቢነኩን ይነጅሰናል ሰውነታቸው ቢነካን አልቧቸው ስንጭን ምናምን ነገር እንዲህ ሱሪያችንም ሆነ አባችን ሊነካብን ይችላል ይነጅሳል اما عرقها ولعابها وبدنها ففيه خلاف سياتي ان شاء الله ወደፊት በሰፊው ይመጣል ነገር ግን خلاف አለበት ጧራሩ ነጃሳ ነው ይላል ዝሮ ዝሮ ነጃሳ አለመሆኑን የሚያሳየው ዛሂሩ ሌላው የአህያን ስጋ መብላት ክልክል ነው ወተታቸውን መጠጣት እንደዛው ነው የአህያ ወተት አይጠጣም እሺ ፈኢነሃ ርጅሱን ብለዋል። ወርሱ ወልቀደሩ ነጅሱ ቢልሑሙር እያስሉሳ አልሑሙር አህልያ ብሎ ሲቀይሩ ሲያስሩት ለማዳ ያልሆነ አህያ ይፈቀዳል ነው የሚጠሱ ከዚህ ወይም ደግሞ ጦሃራ ነው ነጃስ አይደለም ነው። ይህን ዜብራ ምናምን የሚባሉ ሁሉ አንበሳ ሳሳዳች የሚሉት እነሱ ከተገኙ ይበላሉ ነው። ደሊሉን አላ ጦሃረቲ ወኢባሃትን ሑሙር ወሕሽያ የዱር አህያ ይበቃል ነው። የዱር አህያ ስንል ግን እነዚህኛው ለማዳዎቹ በዱር ሊገኙ ይችላሉ። ዘራቸው እነሱ ከሆነ አይቻልም። ሳውዲ አረቢያ ላይ አህያ ጨንፈ እንደምታውቁት ግን በገጠር አሉ ነው የሚሉን እነሱ ገጠር ምንድነው ለማዳደሉን ብለን አንጠቀማቸውም ለምን ዘሩ ነው የሚታየው። ዘሩ ዘር ከሆነ አይቻልም ነው። የዜብራዎቹ ግን ችግር የለውም። ወህሽያ ከሆኑ ሰይዱን ጧሂሩን ሐላል እንላለን። ርጅ ያሉ የሚለው አባባል ማንኛውም ነጃሳነት ያለው ነገር حرام ነው በሚለው ቅድም ወስደ እሺ اجمع العلماء على ان روث الحمار فنديه الاهلي ሆነው والبغل يبقلوم ሽንታቸውም ደማቸውም ስጋቸውም ነጃሳ نو በሚለው ላይ اجماع الله نو ሰውነታቸው ላይ ሰውነታቸው ላባቸው ላይ ግን አፋቸው ላይ ባለው ነገር ላይ ወይም በልተው ያሰረፉትን ነገር ይነጀሳል አይነጀስም የሚለው ላይ ኺላፍ አለበት ኢማሙ አህመድ ነጃሳ ነው የሚል ነገር አቋም አላቸው ይላል ነጃሳ ነው የሚል አቋም አላቸው ኢማሙ ማሊክ ኢማሙ ሸፊዒ ጦሃራ ነው ይላሉ። አህያ ሰውነቱ ዘዋህሩ ያካ ጦሃራ ነው ይላል። ኢማሙ አህመድም በአንድ ዘገባቸው ዝጋ ያሉበት ይላል። ትክክለኛው ሙሰሂሁ ይላሉ ሰውየው ሳይቡል ሼክ በሳም ትክክለኛው ጦሃራቱ በግሊ ወልሂማር በቅሎና አህያ ዘዋህሩ ሰውነታቸው ጦሃራ ነው። ከመረጃ ማንጻር የሚያሳየው ይሄንን ነው የሚል ነገር ገልጸዋል። እሺ ያ 24ኛው ሐዲስ السلام عليكم ورحمة الله وبركاته استاذ عليكم السلام ورحمة الله عليك الصلاة والسلام رسول الله صلى الله عليه وسلم وعن عمرو ابن عمرو ابن خارجة رضي الله تعالى عنه قال خطبنا رسول الله صلى الله عليه وسلم بمنى وهو على راحلته ولؤابها يسير على على كتفي أخرجه أخرجه أحمد والترمذي وصححه طيب وعن عامر እዚህ ጋር በደንብ ተከታተሉኝ وعن عامر ዋዋለች ከራዋ ቀጥላ وعن عامر ብለን ዋው እዛው ለጠቅባ ትጻፋለች በደንብ ይያት ዑመርና አምር ቃላቱ አንድ ነው ሐረካ ከሌለ አታውቁትም አሁን ግን ሐረካ ሳይኖረው ለመለየት ሲፈለግ وعن عمرو عمرو ከሆነ ዋው ጽፋለ ፊት ለፊቷ ላይ ዋው ስላችሁ እራው ጋር ልጥቅባ ከተጻፈች ነው ኦድ ያለች ነው ዋው አምጣችሁ እንዳትገነቅሩ ዑመር ብሎ ወሙሐመድ ካለ ዋው ትመጣለች ያቺዋ ዋው አትባል وعن عمرو ከሆነ ዋውቱ ትመጣለች ምን ጊዜ ሐረካ ቢኖር ባይኖር ዑመር ከሆነ ግን ዋውቱ አትመጣም وعن ካልን ደግሞ ብያቸዋለሁ ابني ነው ምንለው ابن አንልም وعن عمرو ابن خارجه የኻሪጃ ልጅ ከሆነው አምር رضي الله عنه ስራውን አላህ ለልና ተዘገበ ምን አለ انه قال እርሱ አለ خطبنا رسول الله صلى الله عليه وسلم የአላህ መልእክተኛ ምክር ሰጡን ግሳጼ ሰጡን ለገሱን ይላል የት ቢሚናን ቢሚና ኢና የሚባለው ቦታ ላይ ሚና ያው የሚታወቅ ቦታ ነው መካ ዙሪያ ያለ ነው ከመካ ከፍ ብለን የምናገኝ ከአዝያ ቀጥሎ ሚና ነው وهو على راحلته እሳቸው ምክሩን የሰጡን ደግሞ ራሂላቸው ላይ ሆኖ ነው ራሂላ ማለት እዚህ ጋር ግመላቸው ላይ ማለት ነው የግመላቸው ላይ ጋልበው ማለት ወሉዓቡሃ የግመሏ ልጋጓ ልጋግ ታውቃላችሁ ሌላ ማረኛ ካለው አላውቅም ልጋግማ ካፍ የሚወጣ ማለት ነው ማንኛቸው ካፋችን የሚዘገለግ ነገር ከወጣ ልጋግ ይባላል አሁን ማህያዋ ወይም በቅሎዋ ወይም ግመሏ ካፏ የሚወጣው ነገር በተለይ ግመል በጣም አላቸው እሺ ወልዋቡሃ ልጋጓ የሲሉ እየፈሰሰ ነበረ አላከቲ ማለት በዚህ ተከሻ አካባቢ በተከሻ አካባቢ ላይ እየፈሰሰ ነበር ይላል ማን ይሄን የሚለው በተከሻ የሚለው ማን ነው አምር ብኑ ኻሪጃ ይህሰንቱም አምር ነው ለምን ዘጋቢ ስነዋ አምር ላይ እየፈሰሰ ነበረ ያን ነገር ነብዩ አለይሂ ሰላም እያዩት ነው አንተ አምር ፈቀቅ በል እንጂ ነጃሳ መካህ እኮ አላሉትም እያዩ ዝም ካሉ ነብያችን አለይሂ ሰላቱ ወሰለም ያን ነገር አጸደቁት ማለት ነው ስለዚህ የግመል ልጋግ ልብስ ቢነካብን ሰውነታችን ቢነካው አይነጅስም ለማለት ነው በነገራችን ስጋው የሚበላ እንትን ሽንቱም ጧሃራ ነው ተባልኳን ለገዛጉ طيب اخرجه احمد امام احمد ዘግበውታል والترمذي امام الترمذي ዘግበውታል وصححه ጥሩ ነው ሲሉም አሞካሽተዋል ወይም አድንቀዋል ነው ሐዲሱ ሰሂህ ነው طيب ሚና የሚለው አሐዱ መሻዒር ሙቀደሳ ከተቀደሱ ቦታዎች አንዱ ነው ሶስቱም የጠጠር መውረዳ ሐጅ ላይ የጠጠር የሚወረወርበት ቦታ ሚና ላይ ነው የሚገኘው ሚና ማለት ለሶስት ቀናት በተከታታይ የምናድርበት ወይም ደግሞ ከስምንተኛው ቀን ሄደን እስከ ዘጠነኛው የምናድርበትም ነው ሀጅ ስንሰራ ማለት ነው ማሻአላ አሁን ላይ በጣም አምሯል ለዋሃዲ ልጆች አሉ አስፈላጊ ሆስፒታሎች ሁሉ አሉ ለሰው ልጅ አስፈላጊ ከደማት የሚገኝበት ቦታ ሆኖ ተገኝቷል አሁን ላይ ማለት ድሮ ባዶ ሜዳ ነበር ራሂላ ማለት ያው የምትጫን የምትጋለብ ነገር ማለት ነው ግን ቦታ የተፈለገው ኢቢል ነች ለመጫን ብቁ ይመል ማለት ነው ራሂላ ለአንዷ ሲሆን ረዋሂል ለብዙዎቹ ነው طيب ሉዓብ ላሟን በዶማ ነው ተነባው ሉዓብ በዶም ላም ሉዓብ ማለት ማሳለ ምን الفم ካፍ የሚፈስ ነገር ነው ይላል ያው ሲያላምጡ፣ ሲያኝኩ፣ ሲያሞሰኩ ማሞስከተጉ ሆነ የሚወጣ የመዘግለግ ባህሪ ያለው ፈሳሽ ነው። ሳኢሉን ለዚጁን ይላል። ታየ እሱ ሉዓብ ይባላል በአረበኛ ቃላት፣ በአማርኛ ሲሆን ልጋግ የምንለው ማለት ነው። ከቲፍ የሚለው ደግሞ በትከሻ በኩል አግድም ያለ አጥንት ነው ይላል። ዝሮ ዝሮኛ ትከሻል ነው የምንለው እዛው ብዙ ነገር አለ እሱ ላይ ፈሶበታል ያ እየፈሰበት እያዩ ዝም ካሉ የግመዳግ ጧሃራ ነው ለማለት ነው ሐዲስ የመጣው ማለት ነው ውሃ ላይ ቢገባ ውሃን አይነጅስም ልብስ ቢነካ ልብሳቸውን ፋሽን ቢነካ አይነጅሰውም ስለዚህ ከዚህ ሐዲስ ጀምረው ፍቅህ ማለት እንግዲህ ይሄ ነው ከሐዲሱ ፍቅህ እናገኛለን ፍቅሁ ምንድነው ከአንድ መግለጫ የምንረዳው ነገር ነው አሁን የፖለቲካ ፖለቲካ ተንታኞች የአንድን ጠቅላይ ሚኒስትር ንግግር ወይም የአንድን ንጉስ ንግግር ትንታኔ ይሰጡታል። ፊቅህ ማለትም ከአንድ የቁርአን አንቀጽ ወይም ከአንድ ሐዲስ የምንገነዘበው የምንወስደው ተልእኮ ነገር ነው። ስለዚህ የግመ ልጋግ ጧሃራ ነው፣ ነጃሳ አይደለም። ይሄ ደግሞ በኢጅማዕ ሙስሊሚን ነው፣ የሙስሊሞች አንድነት ድምፅ አለበት ነው። ለምን ነብያችን አለይሂ ሰላም እየፈሰሰበት አምር ኢብኑ ላይ እያዩ እጠበው አላሉትም እያዩ ዝም ካሉት ሱና ነው ነው አ እሳቸው ባያውቁስ ባያውትስ ጋልባው ባያውቁት ላያውት ይችላል የለ እንዳንል ደግሞ እሳቸው ባያውት እንኳን فإن الله تعالى አላህ ያቃል ያን ነገር እየፈሰበ እንደሆነ ለሳቸው ደግሞ ያታውቃቸዋል ማያውቁት ከሆነ ያታውቃቸዋል ያን ጊዜ ነገሩት ነበር ማለት ነው ጫማቸው ነጃሳ ሆኖ ሶላት ገብተው ነበር ነብያችን አለይሂ ሰላም ሶላት እንደገቡ ጅብሪል ተላከው ነጃሳ አለብህ ብሎ ነገራቸው እዛው እየሰገዱ አልቆጣሉት ጫማውን ስለዚህ አሁንም እያዩ እዛ አካባቢ እያሉ ዝም ካሉ ሱና ነው አላወቁም የሚል ምክንያት እንኳን እንዳናመጣ አላህ ያሳውቃቸዋል ነው ወለካ ነጂሰን ይረሁ الله عليه አላህ በዛ ነገር ላይ ዝም ብሎ አይተዋቸውም ስለዚህ ፈይቀራሩሁ عليه دليل على طهارته እያዩ ዝም ካሉ ጠዋረኑት ያሳያል ነው እያልን ያለው ስለዚህ የግመል ሽንትሳ የግመል አንድ ያስኩ ጠዋራን ጠዋራ ምላል ጠዋራ ማሻአላህ ምን እንደማሰምራችሁ አለ ይሄን ጠዋራን ካወቃችሁ ተምራችሁ በደንብ ማለት ነው ስለዚህ ስጋቸው የሚበሉ እንስሳዎች ሽንታቸውን ጧሃራ ነው። ይሄ እንዳለ ሆኖ ደግሞ ግመሏን የግመል ሽንቷን ጧሃራ ለመሆኑ የሆኑ የታመሙ ሰው ዲና ያልስማማቸው ወደ ገጠር ሄዱና ከግመሎች ከሽንታቸውም ጠጡ ብለው አዘዋቸዋሉ። ጠጥተዋል። ያን ጠጡ ካዘዋቸው ጧሃራ ነው ማለት ነው። ግን የሰው ልጅ ጋር አይወድ እኔውን ገለው ግመሎች ይዘው የሄዱት የሆነ ሰፈር ላይ ስንቀራ የሆነ ሰው ምግብ በጣም በትሪ ማለት ነው። ምግቡን በልቶ ትሪውን ይዞ ወደ ገበያ ወጣ ሸጠው ይባላል። የምናውቀው ሰው ነው። እና አንዳንድ ሰው ውለታ አያውቅም። ሹክራን ማለት ሲገባው ሌላ መጥፎ ነገር ይውልባቸዋል። እነዚህም ሰዎች ሄዱና እዛ አካባቢ ላይ ብሉ ጠጡ ስለተባሉ ሄዱ። ያ የያዛቸው ወባ በሽታ እንዳያስለቃቸው ሰዎች እንዳይሆን አድርገው ገለው ግመሎች ይዘው ነው የሸሹት ማለት ነው። ሲሰማ ያው ሰሃቦች ሩጠው ሄደው እነሱም ተይዘው አነፍሱ ቢነፍስ እንደገደሉት አድርገው ተገድለዋል ማለት ነው። ግን አሁን እነሱ ሐዲሱ ምንድነው? ጠጡ ካሏቸው ጦሃራ ነው፣ ሽንታቸውም ወፍራሽን ጠጡ ካሏቸው ጦሃራ ነው ማለት ነው። ሌላው ሚና ላይ ኹጥባ መስጠት እንዳለም ያሳያል ይላል ጀዋዝ الخطبه والموعظه على الراحله ግመል ላይ ሆኖ ምክር ያሁን ነው ያረጋል ሰው ችግር የለው እንደዛው ሌላው ከፍ ከፍ አለ ቦታ ላይ የሚሰጠው ምክር የሚሰጠው ከፍ አለ ቦታ ላይ ነው አሁን መክረፉ መተል ነው እንጂ እንደ ዛፍ አለ ነገር ላይ እንደ ተራራ አለ ነገር ላይ ከፍ አለ ነገር ላይ ወጥቶ ነው የሚሰጠው ለምን ከተባለ لانه ابلغ في الاعلام ለማሰማት በጣም አመች ነውና ማለት ነው እሺ በየሚና ሁለተኛው ቀን ላይ ኹጥባ ያው የሙስሊሞች መሪ የሆነው አካል ቢሰጥ ተወዳጅነት እንዳለው ያሳያል ليعلم الناس በቅየተ አህካሚል መናሲክ የሐጅን አሰራር ከዛ በኋላ የቀረውን ለማስተማር ሊሰጥ ይቻላል ማለት ነው። ጧፈ ወዳ አለ፣ ጧፈ ዚያራ አለ፣ ብዙ ናቅሰው ሌላው አንድ ሰው በሚሰጥበት ሰዓት በሚያስተምርበት ሰዓት መልእክቱ የማይደርስ ከሆነ የሚያግዘው ሰው ያስፈልጋል ነው። ይሄ ኻሪጅ ማን ነው የዘገበው ሐዲሱን? አምር ኢብኑ ኻሪጃ ያ ለጋጓይ የፈሰበት በስር የተቀበረው ምን እያደረገ ነው ረዳቸው ቆይ ተባበራቸው ነበር ማለት ነው ቁጭ ሰው ሲመጣ ቁጭ በሉ ተረጋጉ እያለ ምልክት እያሳየ ምን እያለ ያግዛቸዋል ማለት ነው እሳቸው ዱዓዎችን ያደርጉ ነበር ማለት ነው ስለዚህ አንዳንድ ጊዜ ዱዓቶች ከጎናቸው ሆኖ ተልኳቸውን በአግባቡ እንዲወጡ የሚያስችል ነገር ትብብር ማድረግም እንዳለም ያሳየናል ነው طيب كتاب الحديث وعن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم يغسل المني ثم يخرج إلى الصلاة في ذلك الثوب وأنا أنظر إلى أثر الغسل فيه متفق عليه لم... ولمسلم لقد كنت أفركه من ثوب رسول الله صلى الله عليه وسلم فركا فيصلي فيه وفي لفظ له لقد كنت أحب أحكه أحكه أحكه يابسا يابسا يابسا بظفوري من ثوابه ሚንሳን ቢሂ አፍሩኩሁ አሑኩሁ ዶክቱ ምንተቢ ጣየ አሁን ሀዲስ እንግዲህ እንተንትንና ይበቃናል ኢንሻአላህ አና አይሸተ ማ ከአይሻ ተዘገበ ረዲየላሁ አንሃ ስራውን አላህ ይውደድላትና አነሃ እሷ አለች ማለት ምን አለች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ምን يغسل መንየ فتو ጠብታን የሚያጥቡ ነበሩ። يغسل መንየ ነው የምንለው። ታጣቢ ነገር ፈትሃ ነው የሚነበበው። የግሲሉ ከተባለ አልመንየ መንይን ያጥቡ ነበረ። እንግዲህ በግንኙነት የሚፍሰስ እንደ በእንቅልፍም ዝም ብሎ ይፍሰስ መንይ ነገር ነገር ሰውነታችን ላይም ሆነ በልብሳችን ላይ ካረፈ ያ የነካው ይታጠባል ማለት ነው። ታጠበ ማለት ግን ነጃሳ ነው ማለት አይደለም እንደ ነፍስ ነገር እንዲያርፍብን ነው እና ያጥቡ ነበረ አለ አለች አይሻ ثم يخرج ያ የነካው ብቻ አጥበው ثم يخرج ከዚያ ይወጡ ነበር ኢለ ሶላቱ ወደ ሶላት ወደ መስጊድ ማለት ነው في ذلك ያን ልብስ ለብሰው የነካውን ብቻ አጥበው ይሄዳሉ ሁሉም ይታጠብ አይባልም አንድ ልብስ ጫፍ ላይ ሆነ ከነካው ያን ነገር ካጠብ ነው ሌላው ሁሉ ውሃ መነከር አለበት የሚያስብል ነገር የለም ለማለት ነው አንዙሩ አለች እኔ እያየሁኝ ኢላ አሰር الغسل ያጠበት ፋነው ምልክቱ እያየሁት ግልጽ እየለየኝ ማለት ነው ሌላው ያልታጠበ ነው አይደል የታጠበው ያልታጠበው በደንብ ነው የሚለየው እንደዛ ሆኖ ሄደው ይሰግዱ ነበረ ሶላት متفقون عليه ቡኻሪና ሙስሊም ولمسلم ለብቻው ሙስሊም ደግሞ በዘገቡት ለቀድ ኩንቱ ነበርኩ ትላለች አይሻ አፍሩኩሁ እፈገፍገው ነበረ ምንን ሁ የሚለው ተላቀስም ደምሩ ወደ መንይ ነው አፍሩኩሁ ማለት አፍሩኩ መንየ ማለት ነው መንዩን እፈገፍገው ነበር ፍሶ ጠብታውን የፈሳሽም ማለት ነው ሚን ሰው ቢረሱልላህ ሰለላሁ ዐለይሂ ወሰለም ከነብያችን ልብስ ላይ ሳያጥቡ እርጥብ ሆኖ ሳያጥቡ ፈቀሩ ይደርቃል አይደል የደረቀ ነገር ነው ስለዚህ እሱን ደግሞ ፈገፍገው ነበር። ፈርከን መፈግፈግ ከዛ ፈይሶልፊ ሳይታጠብ ዝም ይሰግዱበታል ነው ተፈግፍጎ ብቻ ሳይታጠብ የሚሰግድ ነበር የሚል የሙስሊም ዘገባ አለ። መንይ እርጥብ ከሆነ ይታጠባል፣ ከደረቀ ይፈገፈጋል፣ በቂው ነው ማለት ነው። ወፊ ለፍዚን በሌላ ቅንብር ወይም ቃላት ለሁ ለእርሱ ለማን ለሙስሊም ወሊ ሙስሊም ማለት ነው። ሆነ ለቀድ ኩንቱ ትላለች አይሻ ነበርኩኝ አሁኩሁ አፍሩኩሁ በሚለው ቦታ ላይ አሁኩሁ ሐከማት ሐከ ማለት መፈግፈግ ነው። ሰውነታችን ሲበላ ምን ነው የምናደርገው? ማከክ አይደል? አሁኩማ አከው ነበረ ተገፍገው መፈግፈግና ማከካው አንድ ናቸው። ያቢሰን ሐለ ያቢሰን ደረቅ በሆነበት ሰዓት ማለት ነው። ደረቅ በሆነበት ሰዓት ተፈገፍገዋለሁ በምን በሚላጭ እ በብርጭቆ ነገር ላ ቢዙሁሪ በጥፍሮች በጥፍር ማከክ ያው ሐክ ይባላል ሚን ሰውቢሂ ከልብሳቸው ላይ ሚን ሰውቢ ረሱልላህ ሰለላሁ ዐለይሂ ወሰለም ከልብስ ላይ በጥፍር ፈግፍጌ አነሳው ነበረ መንዩ እያለች ነው طيب መንይ ነጭና ወፈር ያለ ፈሳሽ ነው። ያው ከምንድን ነው መንይ የሚፈሰው? የህክምና ባለሙያ ካለ መንይ የሚፈሰው ከምንድን ነው? ወተጠብታል እሺ አጥንታችሁ ከሁለት ነገር ይፈሳል ይላል። እሺ አፈርክ ሐክ መፈግፈግ ማተት ማለት ነው ፈርከን መስደሩ ፈረከው የፍርኩ ፈርከን መስደር ወይም ስርወ ቃል ይባላል ያው ማጠናከር አፍርኩ ቃል በቂ ነበረ ፈርከን የሚለው ለማጠንከር የተጠቀመችው ቃል ነው ይላል ቢዙፍሪ ቢዙፍሪ ዛኡ በዶማ ፋዋ በስኩን ቢዙፍሪ ያው ጥፍር ማለት ነው ለብዛት ሲሆን አዋፊር ወአዝፋር አዋፊር ወአዝፋር ይባላል ወአዋፊር አዋፊር ያሳና መጣ ነው አዋፊር ያምጥተን ወአዝፋር አዝፋርም ይባላል ስለዚህ በጥፍሬ ተገፍገው ነበር የምትሉበት ያቢሰን የቢሰ የይበሱ የበሰብ መፈግፈግን እፈገፍገው ነበር ነው ያቢሰ የሚለው ስንተረጉም እንደምንለው ደረቅ ሲሆን ሐለከውን ያቢሰ እሺ ከዚህ ሐዲስ የወሰዳቸው ዋና ፍሬ ሐሳቦች አሉ አንደኛ መንይ ደረቅ ከሆነ ሱናው መፈግፈግና ማስለቀቅ ነው እርጥብ ከሆነ ነው ሱናው እንላለን ሌላው ልጅ መንይ ፎቶ ጠብታ አይደለም ጦሃራ ነው ነጃሳ ቢሆን በውሃ ማጠብ የግድ ነበረ فإن اكتسار النبي صلى الله عليه وسلم على حكه በመፈግፈግ ብቻ መብቃቃታቸው ዲነ غسله دليل على طهارته ንጹህ ለመሆኑ በቂ መረጃ ነው كما ان تركه المني في ثوبه حتى يبس እስከሚደርቅ ራሱ መንዩ መተዋቸው مع ان المعروف من هذه مبادره ነብያችን ከተፈጥሯቸው ያልሆነ ነገር ከነካቸው ቶሎ ማጠብ ነው ስናቸው መንዩ እስከሚደርቅ ሰዎች አይሻ እስከምትፈገፍገው ድረስ ማለት ነው ወይም ያሳያል ያው እሳቸው ራስ ጠቅላላ እንቅስቃሴያቸው ትምህርት ለህዝቡ ትምህርት ስለሆነ ሁሉ ብለው መተው ሊሆን ይችላል ጧሃራ እንደሆነና መተው እንደሚቻል ለማሳየት ማለት ነው አለዛ ጧሃራ ቢሆን ተባጥሙት ነበር ማለት ነው ነገር ግን አቆይተው አድርቀውታል እስከዛ መቆየቱ አንድ ጧሃራ ለመሆን ያሳያል ሁለተኛ መቆየት እንደዛም እንደሚቻል ለማሳየት ነው ነው طيب طيب ሌላው እንደዚህ ያሉ ትርፍ ነገሮችን እንደ ፈሳሽ ፎቶ ጠብታ መሰል ነገሮችን ለ መተዋቸው ጃሳ አለመሆን ያሳያል ሰውታቸው እስከሚቆይ ድረስ እንደዛ መተዋቸው ብዙ ጥንቃቄ አለማድረጋቸው ራሱ ጧሃራ ቢሆን ነው ሌላው ነብዩ አለይሂ ሰላቱ ወሰላም ቸው ምን ይመስል ነበረ? በጣም ደልቷቸው የተርፊም የቅምጥል ኑሮ ነው የሚኖሩት ወይስ ተብቃቅተው እንደሚለው ባለቻቸው ተብቃቅተው የሚኖሩት ዱንያ ማለፊያ እንጂ መኖር አይደለችም። ስለዚህ ምን የነካውን ልብስ እኮ ወርሮ ለቅያር ለብሰው አልሄዱም። የነካው አጥቦ ያችን ለብሰው ነው የሄዱት ማለት ነው። እንደገና ምን የሚነካው ምን ልብስ ነው? የአዳር ልብስ ነው አይደለ? ቢጃማ ነው። ስለዚህ የአዳር ልብስ ላይ በአዳር ልብስ እንደሰገዱ ያሳያል። ይህ ሁሉ ምንድነው? ኢርሻዱ ለኡመቲ የአደም ሙጋላቲ ፊሃ ባለባበስም ሆነ በአበላልም ሆነ በአጠጣጥ ድንበር መታለፍ እንደሌለበት ለህብረተሰቡ ለማስተማርም ተፈልጎ ነው። ሌላው እህቶቻችን ባሎቻችሁን መከደም እንደ ንቀሽ ወይም ደግሞ እንደ ባርነት እንዳታዩት ሱና ነው። አይሻ የነብዩና አለይሂ ሰላቱ ወሰላም ልብሳቸው ላይ የነካውን ነገር እየፈገፈገች ትተባበርና ትሰራ እንደነበር የሚያሳየው ከሰብለት የለም። ወቅያማ በخدمه ቤቲ ቤታቸውን በማገልገል ትገኝ የነበረች ትልቅ እመቤት ነች እናታችን ማለት ነው ያው ሴቶች በሚሰሩ ባህሉ ያመጣውን ነገር ሸሪዓ ያልተቃወመውን ነገር በጥቅሉ ይሰራሉ ነው ስለዚህ ለምሳሌ በቤት ላይ የመስራት ኃላፊነት መውሰድ ምን ምን ተግባር የሚቆጠር እንደዛ አንድ የሚታዩ ምልክቶች ያሉበት ሰውነቱ ላይ ወይም ሞቀበት ቢሄድ ሀያነትን ማጣት እንዳልሆነ መረዳት አለብን ሌላው ለባለቤቷ ጥሩ የሆነች ነገር ወይም ደግሞ ከሱ የበላይነትን የምታሳየው ነገር አይኖራትም። የሱን ቆሻሻ ማጽዳት እንግዲህ አይሻ ነብያሻ አይሻ የነብያችንን ትርፍ ነገሮች ማጽዳቷ ምን ነው ከሰው ማንን ተወዳለሁ ሲሏቸው አይሻ እኮ ነው ያሉት። አረ ከወንድ ሲሏቸው አባቷ ነው ያሉት። አማትም ወደድ ያለ ነው። ስለዚህ አይሻ ተወዳጅ ከሚያደርጋት አንዱ ባህሪ ይሄ ነው። ሴቶች ባላቸው ዘንድ ፍቅር ከፈለጉ ይህን ነገር መፈጸም እንዳለባቸውም ከዚሁ ሐዲስ የምንወስደው ጉዳይ ነው ማለት ነው። የባል ሐቅ ምን ያክል ከፍ ያለና ከባድ እንደሆነ ስላወቀች ነው አይሻ ይህን ስራ ትሰራ የነበረ ይላል። ይታይ ጦሃራ ነው ማለትንም ያሳያል። وهنا صح عندنا ይላሉ ሻፊ ዘንድ ሩጡበቱ ፈርጅ መራ አንዳንዶች ነጃሳ ሰዎች አሉ ለምን ከሳሽ ነውና የሰው ሀዘብ ከምንላችለ ስለዚህ ነጃሶች አሉ ሌሎች ደግሞ የለም ጧሃራ ነው የሚለውን ነገር ይወስዳሉ ጧሃራ ነው አሉ ለምን لان لو حكمنا بنجه ለሐከምና ቢነጃሲ መንይሃ መንያም ነጃሳ ነው ለምን በዛው ነው አልፎ የሚወጣው ስለዚህ ጧሃራ ነው የሚለውን ነገር ነው የሚደግፉት وهذا هو الصحيح من المذهب ፈሳሽ ነገሮች አለ በነገር አለ በነገር አለ በአፍንጫ የሚፈስ ነገር አለ እ ብዙ አይነት ፈሳሽ አለ ከሰው ልጅ የሚወጡ ነገሮች ለሶስት ይከፈላሉ ይላል አንደኛ ጧሃራ እንደው ያለም ምክንያት ጧሃራ የሚባሉ እንባ እንባችን ፈሶ ልብስ ቢነካ ምን አይነጅስ አይደለ ንፍጥ መራቅ ላብ የሰው ልጅ እነዚህ ነገሮች ጧሃራ ያለምንም خلاف ሁለተኛው ያለምንም خلاف ነጃሳ የሆኑ ነገሮች አሉ ከሰው ልጅ ሰው ሽንት ደምም እነዚህ ደምን ጨርቅ ከፋለ ግን ነጃሳ በሚለው ለውጥ እንወስደው ማለት ነው ሶስተኛ ጧሃራ ነው ነጃሳ ነው የሚል خلاف ያለባቸው ፈሳሾች አሉ ከዛ መካከል መንይ ነው መንይ خلاف አለ خلاف የመጣውም ይላል መንይ የሚመጣው ሽንት በሚመጣበት ቦታ ነው ወይስ የተለየ ነው በሽንት ቦታ የሚመጣው ስለዚህ ነጃሳ ነው የሚሰዎች ለዛ ነው ሼኹል ኢስላም ተይሚያ አልመንዩ ጧሂራ መኒ ጧሃራ ነው ይላሉ እ አይሻ ስትፈልጋ አንዳንዴ ታጥበዋል አንዳንዴ ትበለች ይህን ቆሃራት የሚያሳይ ነው። ያው እንደ ነፍጥ አይተው ነው ያጠበችው እንጂ ለም ነው ይሄ